30/2004 በመጀመሪያም ርዕሶቹን የፌዴራል ጉዳዮች ሚኒስቴር የሙስሊሙን ጥያቄዎች መለስኩ ይላል። መልሶቹ ሙስሊሙ የጠየቃቸውን ሙሉ በሙሉ ያካተቱ አይደለም። ሙስሊሙ ከወከላቸው አንዱ የመጨረሻ ምላሽ የሚሰጥ ነው ነው ብለን እናስባለን። ዶክተር ሽፈራው የአዲስ አበባ መጅሊስ አክራሪነትን በመዋጋት ስም ያዘጋጀው ሚስጥራዊ ሰነድ ተጋለጠ። የአማራ ክልል ጠቅላይ ሸሪያ ፍርድ ቤት ዳኛ በእምነታቸው ምክንያት ታሰሩ። የአንዋር ኢማም ሸጣሃ በአባታቸው ወሲያ ቀብራቸው ላይ ሳይገኙ ቀሩ። ከክፍለ ሀገር የመጡ ዑለማዎች ዛሬ ዋሃብያን ለመፈረጅና አብደላ አልሐራሪን ጥሩ ናቸው ለማለት ይሰባሰባሉ። በሪማ መስጂድ ራህማን ምዕመናን ላይ የደረሱ በደሎች፣ የወራቤና የአካባቢው ነዋሪዎች በሙስሊሙ ጉዳይ ላይ ተወያዩ። የጠቅላይ ጉባኤው ፕሬዝዳንት የተወለዱበት አካባቢ ነዋሪዎች መመረጣቸውን አናውቅም እያሉ ነው። የፌዴራል ጉዳዮች የሙስሊሙን ጥያቄዎች መለስኩ ይላል። ለየካቲት 26 2004 የተቀጠረውና ህዝቡ በጉጉት የሚጠብቀው ሙስሊሙ ማህበረሰብ የጠየቃቸው ጥያቄዎች መልስ ባለፈው ሰኞ በፌዴራል ጉዳዮች ሚኒስቴር በኩል ለተወካዮቹ ተነግረዋል። ዶክተር ሽፈራውም የመጨረሻ ምላሽ የሚሰጥ ነው ብለን እናስባለን በማለት ተናግረዋል። በዚህ መልስ መሰረት ዋናው የመጅሊስ ተመራጮች ምርጫ ይካሄድ ስለሚለው ጥያቄ የምርጫው ሂደት ቅርብ ጊዜ ማደራጃጀትና ሂደቱን በገለልተኛ አካል እንዲመራ ማድረግ የምክር ቤቱ አቅም በሚጎለብትበት መልኩ መፈጸም እንደሚገባው ተገልጿል። የምርጫው ባለቤት ህዝበ ሙስሊሙ ሆኖ በህገ መንግስቱ መሰረት መንግስት ድጋፍ እንደሚሰጥ ሚኒስትር ሸፈለው ተክለ ማርያም ተናግረዋል። አወሊያ ለመጅሊሱ የበላይነት በቦርድ እንደሚካሄድ ከመንግስቱ የተገለጸ ሲሆን አህባሽን በግድ ተቀበሉ እንደማይባልና ስልጠናውን መስጠቱ ግን እንደሚቀጥል ተገልጿል። ምርጫው መቼ እንደሚካሄድና ማን እንደሚያካሄደው በግልጽ መታወቅ አለበት። ለዚህም ቀጠሮ ይሰጠን በማለት የሙስሊሙ ተወካዮች ቢጠይቁም መንግስት ቀነ ቀጠሮ ለመስጠት ፈቃደኛ ሳይሆን ቀርቷል። መጅሊስ አሁን ባለበት ሁኔታ ራሱ ከሙስና ጀምሮ በተለያዩ ችግሮች ተተብትቦ ባለበት ጊዜ አወላይን በመጅሊስ ቁጥጥር ስር ማድረግ ትልቁን የሙስሊም ተቋም እንደ መግደል የሚቆጠር መሆኑንና የመጅሊስ ተመራጮች ትክክለኛ የህዝብ ውክልና ሲሮናቸው ነው አወላይን ማስተዳደር የሚችሉት በማለት ተገልጿል። አህባሽን በተመለከተ የአህባሽን ትምህርት ካልተቀበልክ እየተባለ ሰዎች እንደሚታሰሩና በየመስጊዶቹ ከፍተኛ ውጥረት እየደረሰ መሆኑን ተወካዮቹ ገልጸው አህባሽን በተመለከተ በግድ የማስ ተማሩና ኢማሞችን ቢያዎችን ካልሰነጠናችሁ ተብሎ የሚደረገውን ጫና እንጂ ነው። አህባሽ በራሱ ጥረት እምነቴን ላስፋፋ ቢል ተቃውሞ እንደሌላቸው አመላክተዋል። ከዚህ ጋር በተያያዘ ሁለት ሴት እህቶቻችን ለሰለፊያ ጋዜጣ በሰጡት አስተያየት ሶስቱም ጥያቄዎች ተመልሷል ብለን አናምንም በማለት ምክንያታቸውን ሲገልጹ የመጅሊስ ምርጫ ይካሄዳል ተባለ እንጂ መቼ እንደሚካሄድና እንዴት እንደሚካሄድ ስላልተገለጸ እነዚህ አሁን በአመራር ላይ ያሉ ሰዎች በመጀመሪያ ከቦታቸው ተነስተው ጊዜያዊ የሽግግር አመራር በቦታው ተተክቶ ትክክለኛ ምርጫ ይደረግ ተብሎ እስካልተወሰነ ድረስ ይህ ጥያቄ ተመለሰ ለማለት አይቻልም። አህባሽን በተመለከተ ይህ ተቋም ህዝበ ሙስሊሙ በሰራቸው መስጂዶችና ተቋሞች ገብቶ እንዴት ማስተማር ይችላል? በራሱ ማዕከልና ቦታ ነው መወሰን ያለበት። ህዝበ ሙስሊሙ በለፋበት መስጂድ ገብቶ እንዲሰብክ እንዴት ሊፈቀድለት ይችላል? ስለዚህ ጥያቄው ግልጽ ሆኖ አልተመለሰም። ያለማስገደድ ማስተማር ይፈቀድለታል ተብሎ ዝርዝሩ ሳይገለጽ በመቅረቱ ተመልሷል ማለት አይቻልም። አወሊያ የሙስሊሙ ብቸኛ ተቋም በመሆኑ መጅሊስ ራሱን በስርዓት ማስተዳደር ሳይችልና አንድ ለሙስሊም የሚጠቅም ተግባር ሳይሰራ ተዘጋጅቶ በቀረበው የአወላያ ተቋም በመግባት ውጤት ያመጣል ተብሎ ስለማይጠበቅና አወላያ የገባው መጅሊስ ከገባበት ጊዜ አንስቶ ችግሮች እየተፈጠሩ ስለሆነ ተቋሙ ራሱን ችሎ መቀጠል አለበት በማለት አስተያየታቸውን ገልጸዋል። የአንዋር ኢማም ሸጣሃ በአባታቸው ወስያ ቀብራቸው ላይ ሳይገኙ ቀሩ። የአንዋር መስጂድ ኢማም ሸጣሃ መሐመድ ሐሩን በአባታቸው ለቅሶ ላይ እንዳልተገኙና እዚሁ አዲስ አበባ መቀመጣቸው በሙስሊሙ ዘንድ ሰፊው የተወራ ነው። ለዚህም ምክንያት አባታቸው ሸህ መሐመድ ሐሩን አላህ ይርሐማቸው ኢስላማዊ ጉዳዮችን በተመለከተ ልጃቸው የሚሰሩት ስራ ስላልጣማቸውና ከዚህ ተግባራቸው እንዲርቁ በመክሯቸውም ስላልሰሟቸው መሆኑ በአካባቢው በህዝቡ መካከል እየተነገረ ነው። አባታቸው ተቅይና አላህን የሚፈሩ ትልቅ አዛውንት እንደነበሩ የሚናገሩት የአካባቢ ነዋሪዎች በልጃቸው ተግባር ደስተኛ እንዳልነበሩና በቀብራቸው ላይ እንዳይቆሙ ወስያ እንደተናገሩ የሚገልጹትና የሚያወሩት ብዙ ናቸው። ይህ እንዳለ ሌላው የከተማው ሞቅ ያለ ወሬ የሆነው ሰው ሊገድለኝ ነው፣ ህዝብ ተነስቶብኛል ብለው ለሸካቸው ሲናገሩ አፈን በየቦታው እየከፈትክ አንተ ቡችላ፣ አንተ ዲቃላ እያልክ አልጨብጥም ትላለህ ሲሏቸው ሲህር ያደርጉብኛል ብዬ ነው በማለት ለሸካቸው ይመልሳሉ። ሼኩም አንተ ኢማም አይደለህም ወይ አያተል ኩርሲ አትቀራም ወይ ብለው ተቆጧቸው ይባላል። የወራቤና የአካባቢው ነዋሪዎች በሙስሊም ጉዳይ ላይ ተወያዩ። በስልጤ ዞን ዋና ከተማ ወራቤ በወቅታዊ የሙስሊሙ ጉዳይ ላይ ውይይት ተካሄደ። ከወራቤ ከተማና ከወረዳዎች ተውጣተው የተሰበሰቡ የመንግስት ሰራተኞችና ሌሎችም የህብረተሰቡ ወገኖች በወቅታዊ ሃይማኖታዊ ጉዳዮች በስፋት የግንዛቤ ማስጨበጫ ፕሮግራም መካሄዱን ከአካባቢው ምንጮቻችን አድርሰውናል። በተለይ የህዝብ ውክልና በሌላቸው የፌዴራል መጅሊስ አማካይነት የሚካሄደው የአህባሽን አስተምሮ የመጫን ዘመቻ ህገ መንግስታዊ ተቀባይነት የሌለው በመሆኑ ይህንኑ በሰላማዊ መንገድ ለመቃወም የሚደረገውን ሀገራዊ እንቅስቃሴ መንግስት በአንክሮ ተመልክቶ መፍትሄ እንዲያበጅለት የጋራ መግባባት ላይ በመድረስ ባለ አምስት ነጥብ የአቋም መግለጫ አውጥቶ ተጠናቋል። በወራቤ ከተማና አካባቢ የምንገኝ ሙስሊሞች ዛሬ የካቲት 24 604 በወቅታዊ ጉዳዮች ላይ ተወያይተን ከዚህ በታች የዘረዘረ ባለ አምስት ነጥብ የአቋም መግለጫ አውጥተናል። አንደኛ ፌዴራል እስልምና ጉዳይ ጠቅላይ ምክር ቤት እኛ ባልመረጥናቸውና በማይወክሉን አባሎች የተመራ ስለሆነ ሙስሊሙ መመረጣቸው እንዲተኩ እንጠይቃለን። ሁለተኛ በመጅሊስ አስተባባሪነት እየተጫነ ያለው የአህባሽ አስተምህሮት ህገ መንግስቱ ያረጋገጠልንን የእምነት ነጻነታችንን የሚጋፋ ስለሆነ አጥብቀን እንቃወማለን። ሶስተኛ አወሊያ የህዝበ ሙስሊሙ ተቋም በመሆኑ ከማንኛውም የአህባሽ መርህ ተጽዕኖ ነጻ እንዲሆን እንጠይቃለን። አራተኛ ከምን የበለጠ ኢስላማዊ አንድነታችንን በማጠናከር ለዲናችንና ለሀገሪቱ ልማት ጠንክረን እንሰራለን። አምስተኛ አሁን የተከሰተውን ችግር ለመፍታት የወከልናቸው ግለሰቦች በሚደረገው ጥረት መንግስት አስፈላጊውን ሙሉ ድጋፍ እንዲያደርግላቸው እንጠይቃለን የሚሉ ናቸው። በሬማ መስጂድ አራህማን ምዕመናን ላይ የደረሱ በደሎች ደስተዋል። በአማራ ክልል በሰሜን ሸዋ ሬማ ከተማ ውስጥ ምዕመናን በደል እየደረሰብን ነው በማለት ሙስሊሙ ህብረተሰብ እንዲያውቅላቸው መልእክት ላኩ። ከደረሱባቸው በደሎች መካከል ቁጥራቸው አራት የሚሆኑ ሙስሊሞች አህባሽ ከየት ወዴት የተባለ በቁጥር ሁለት መቶ የሆነ ገበያ ላይ የተሰራጨ መጽሐፍ ከአዲስ አበባ አምጥታችሁ አሰራጭታችኋል በሚል ከጥር 22 2004 እስከ የካቲት 2 2004 ድረስ ለአስራ አንድ ቀናት እንዲታሰሩ ተደርገዋል። የንዑስ ወረዳው ፖሊስ አዛዥ ኢንስፔክተር አህባሽ የምትባል መጽሐፍ ለሙስሊሞች ወንድሞቻችንና እህቶቻችን የተሰራጩትን ከሰላሳ እስከ ሀምሳ የሚገመቱ በስራቸው የሚገኙ ፖሊሶችን በማዘዝ ከየቤቱ አስራ አንድ የሰለፊያ ጋዜጣና አንድ መቶ ሁለት መጽሐፍ ማስወጣታቸውና እሳቸው ዘንድ ማስቀመጣቸው ተረጋግጧል። ለዚህም እንደ ምክንያት የቀረበው ኢስላም ባይተዋር ሆኗል በውስጡ ስላለበት ነው በሚል ነው። እንደዚሁም በሱረቱል አንፋልና በሱረቱል አንዓም ላይ የሚገኙ አንቀጾች ህዝብንና መንግስትን የሚያጋጩ ስለሆኑ ነው በማለት አዛዡ ተናግረዋል ተብሏል። በጥር 22 5 2004 ሸው ኡስማን አሊና ጀማል አቅናው እዚህ ሀገር ባይኖሩ ኖሮ ይህ ሁሉ ህዝብ አልተወላገደ ነበር በማለት ተናግረዋል። ከሁሉም የሚያስገርመው ደግሞ በ2 6 2004 ተማሪዎች ከእስር ቤት ሲወጡ ከዚህ በኋላ ሶላትና ከዚህ በላይ ሆናችሁ ስትሰግዱ ብትገኙ ተመልሳችሁ እስር ቤት ትገባላችሁ በማለት መርማሪው ፖሊስ አስፈራርቷቸዋል። የጠቅላይ ጉባኤው ፕሬዝዳንት የተወለዱበት አካባቢ ነዋሪዎች መመረጣቸውን አናውቅም እያሉ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከተወለዱበት አካባቢ የመጡ ሙስሊሞች ከ35 ሺህ በላይ ፒቲሽን በማስፈረም መጅሊስ እንደማይወክላቸውና እነርሱ በመረጡት መጅሊስ እንዲተካ በማሳሰብ ለሚመለከተው ክፍል አቤቱታቸውን አሰሙ። ፕሬዚዳንቱ የተወለዱት የኮምቦልቻ ከተማ ፈላአና ሲሆን እርሳቸው በምርጫ ተመርጠው ከአካባቢው መወከላቸውን የማያውቁና ተሹመው የጠቅላይ ምክር ቤቱ ፕሬዚዳንት መባላቸውን በሬዲዮና በቴሌቪዥን ብቻ የሰሙ መሆኑን ገልጿል። በዚህ አካባቢ ሙስሊሞች እጅግ በዝተው የሚገኙበት ሲሆን አሁን መጅሊስ ከአህባሽ ጋር እያካሄደ ያለውን በግድ የአህባሽን እምነት ተቀበሉ የሚለውን አመለካከት የሚቃወሙ መሆናቸውን በመግለጽ የሚመለከታቸው የመንግስት አካላት አቤቱታቸውን በማሰማት ላይ ይገኛሉ። ከእነዚህ አካባቢ ተወካዮች ጋር ለመገናኘት የሚፈለገውን ተጨማሪ መረጃ ለሙስሊሙ ማህበረሰብ ለማቅረብቸውን ለመቃወም በሚል የተለያዩ እቅዶች አዘጋጅቶ እየተንቀሳቀሰ መሆኑን ሚስጥራዊ ከሆነ ሰነድ ለመረዳት ቻለ። በዚህ ሰነድ መሰረት አንድ ለአምስት ኔትወርክ በመዘርጋት በየመስጂዱ የሰለጠኑ ወጣቶች አባሽ ሊሆኑም ይችላሉ በስራው ላይ እንዲሳተፉ ማድረግ ትምህርት መስጠቱንና በአንዳንድ መስጂዶችን በተመለከተ አንድ ለአምስት ኔትወርኮችን ለመስራት ለእነዚህ ችግሮች መፍትሄ ያለውን ሰነዱ ሲያስቀምጥ ችግሮቹን በየዕለቱ መገምገም በስራ ውስጥ ያልገቡ የመጅሊስ አባላትን እንዲገቡ ማድረግ ያፈነገጡት እንዲለዩ ጥብቅ መመሪያ ማስተላለፍ እንደሚገባ ይገልጻል ሊሰሩ ስለታቀዱ ቀጣይ ስራዎች አንድ ሺህ ያህል ወጣቶችን ከሶስት ቀናት ላልበለጠ ጊዜ የግንዛቤ ማስጨበጣ ስልጠና ለመስጠት መታቀዱንና ከጠቅላይ ምክር ቤቱ ጋር በመተባበር ተግባራዊ ይሆናል ይላል። በወረቀት በመጥራት ወደ ሁለት ሺህ የሚደርሱ ወጣቶች፣ ሴቶች፣ ኢማሞች፣ ነጋዴዎችን ማወያየት፣ በራሪ ወረቀት ከጠቅላይ ምክር ቤቱ ጋር በመተባበር በጁማአ ሰላት መበተን፣ የዑለማና የሴቶች ማህበራት በአንድ ወር ጊዜ ውስጥ ማቋቋም ቀጣዩ ስራ ነው ይላል። በመጨረሻም ስለሚያጋጥሙ ስጋቶች ሰነዱ ሲያስረዳ አክራሪዎች በቅጥረኞቻቸው አማካይነት በኢማሞችና በመዋቅራችን አባላት ላይ ጉዳት የማድረስ ሙከራ ፕሮግራሙ እንዳይሳካ በብየ መድረኩ ሁከት ለመፍጠር መሞከርና በትላልቅ መስጊዶች ህዝብ ውስጥ ሰርገው በመግባት አላሁ አክበር በማለት ምእመናንን ሰላም መንሳት ናቸው። በማጠቃለያውም አሁን እያየን ያለነው የጽንፈኞች እንቅስቃሴ ከሙስሊሙ አልፎ ሁሉንም የአገሪቱን ዜጎች ተቻችለውና ተከባብረው እንዳይኖሩ ህዝባችንን ወደማያባራ ጦርነት ለማሸጋገር የቋመጡ ሙስሊም ጽንፈኞች ኃይላቸውን በማስተባበር ሰላማችንን በመፈታተል ላይ ይገኛሉ። መዘናጋት ለአክራሪዎች የተመቻቸ ሁኔታ ሊፈጥርላቸው ስለሚችል ምንጊዜም አንድነታችን ወሳኝና አማራጭ የሌለ ነው ይላል። በነገራችን ላይ ሙስሊሙ ማህበረሰብ አሁን ያሉት የመጅሊስ አመራሮች እንደማይወክሉት ሰለፊ ሱፊ ሳይል ድምፁን ማሰማቱን እንደቀጠለ ነው። ከክፍለ ሀገር የመጡ ዑለማዎች ዛሬ ዋህብያን ለመፈረጅና አብደላ አልሐራሪን ጥሩ ናቸው ለማለት ይሰባሰባሉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለፌዴራል ጉዳዮች ሚኒስትር ዋህብያ አክራሪና አሸባሪ መሆኑን በመግለጽ በመጅሊሱ በኩል እንዲጻፍ ሙከራ እያደረጉ መሆኑን ለመጅሊሱ የቀረቡ ምንጮቻችን አስታውቀዋል። ይህንን ጉዳይ በተመለከተ የስራ አስፈጻሚ አባላቱ በፕሬዝዳንቱ የቀረበውን ጥሪ ባለመቀበል ለዑለማ ምክር ቤት ቢያስተላልፉም ከዋና ጸሐፊው በስተቀር ሌሎቹ ዑለማዎች በጉዳዩ ላይ ከተከራከሩ በኋላ የተጻፈው ለስራ አስፈጻሚ ስለሆነ እኛን አይመለከተንም በማለት ሳይቀበሉት መቅረታቸውን ምንጮቻችን ጨምረው ገልጸዋል። ከዚያም የአዲስ አበባ ሁኔታ አልሳካ ሲል ከክፍለ ሀገር ከየወረዳው ሶስት ሶስት ዑለማዎች እንዲጠሩ በማድረግ በትናንትና ዕለት እዚህ አዲስ አበባ የደረሱ ሲሆን ሰብስበውም ከዛሬ ጀምሮ ስብሰባውም ከዛሬ ጀምሮ እንደሚካሄድ ለማወቅ ተችሏል። በተለይም ፈዳሂ አልዋህብያ የተባለው መጽሐፍ ለተሰብሳቢዎቹ በማቅረብ ዋህብያ አሸባሪ መሆኑን በዚሁ መጽሐፍ አማካኝነት እንዲረዱና ውሳኔ እንዲያስተላልፉ ታስቦ የተደረገ ለመሆኑ የምንጮቻችን ሪፖርት ያስታውቃል። ይህ በእንዲህ እንዳለ ስለ አህባሽና ስለ ሻ አብደላ አልሐራሪ ጥሩነት በሰፊው እንዲቀርብና በዚህም ላይ ዑለማዎቹ ስለ ጥሩነታቸው ግንዛቤ አግኝተው ይህንኑ ሊገልጹ ታስቦ የሚካሄድ ስብሰባ ነው እንደ ምንጮቻችን አባባል። የአማራ ክልል ጠቅላይ ሸሪያ ፍርድ ቤት ዳኛ በእምነታቸው ምክንያት ታሰሩ። በአማራ ክልል በባህር ዳር ከተማ የክልሉ ጠቅላይ ሸሪያ ፍርድ ቤት ዳኛ የሆኑት ሼክ አህመድ አህመድ አልሐዲ ዑመር የኔ እምነት ይህ ነው በማለት ጽሁፍ ስላዘጋጁ ተይዞ ታሰሩ። ሼህ አህመድ አልሐዲ የታሰሩት ባለፈው ሰኞ የካቲት 26 2004 በቀበሌ 16 ፖሊስ ጣቢያ ሲሆን በዚሁ ቀን ፍርድ ቤት ቀርበው መርማሪው ምርመራዬን አልጨረስኩም፣ ቀጠሮ ይሰጠኝ በማለት ፍርድ ቤቱን በመጠየቁ ፍርድ ቤቱ ለመጋቢት 3 0704 ተለዋጅ ቀጠሮ ሰጥቷል። የጠቅላይ ሸሪያ ፍርድ ቤቱ ዳኛ ካላቸው ጥልቅ የሃይማኖት እውቀትና ከሚጠብቃቸው የሥራ ኃላፊነት አንጻር ሪሳለቱ ኢዕላን ኢማን አለ አህለል ኢማን ትርጉሙ ኢማንን ለኢማን ባለቤቶች የሚገልጽ መልእክት በሚል ርዕስ የኔ እምነት ይህ ነው በሚል የግል እምነታቸውን ከቁርአንና ከሀዲስ ጠቅሰው በመጻፍ አረብኛ ለሚረዱ የተወሰኑ ዑለሞች በመስጠታቸው ነው በክልሉ የእስልምና ጉዳዮች ከፍተኛ ምክር ቤት ተከሰው ለእስር የተዳረጉት። ፍርድ ቤት በቀረቡበት ጊዜ የዋስ መብት ቢጠይቁም ከላይ እንደተጠቀሰው መርማሪው ፖሊስ የጊዜ ቀጠሮ ጠይቆባቸው ፍርድ ቤቱም ለ 030704 ቀጠሮ ወደ እስር ቤት መልሷቸዋል። اللهم صلِّ